ባለፈው ሳምንት በእኛ ድራማ። እኔ ግን ምን ይሻለኛል? ስላየ ለማንም አላመነኝም። ሁሉም ሰው ይጠቋቆምብኛል፣ ይሾካሾኩብኛል። ለዚህ ለዚህ ምንም ለማይደረግ ነገር ለወላጆች ለትምህርት ቤት መናገር ይጥቅሙ ምንድን ነው? ከልጄ ደህንነት ይልቅ የትምህርት ቤቱ ስምና ክብር ነው የሚያሳስብ ጉዳዩን ለትምህርት ጽህፈት ቤት ብታመለክት ሁኔታውን የሚያጠራ ኮሚቴ ይቋቋማል። ከትምህርት ቤቱ አሳልፈን ለሌላ ልናሳውቅ አይደረግም። ጉዳዩ መፍትሄ እስከሚያገኝ እንደማንላቀቅ እንታወቅ። አይገርም። ከቤት አምልጬ የጠፋሁት ልክ የዛሬ አራት ዓመት ነበር። በዚህ ቀን ሁሌም እናቴ ነው ማስብ። በጣም ትናፍቀኛለች። እሷ ግን ታስበኝ። አይዞሽ ሚሚ፣ ዛሬ ለአንቺ የአመቱ ደባሪ ቀን እንደሆነ አውቃለሁ። እንዴት አሳወሽ? እረሳዋለሁ። አመሰግናለሁ ጩኒ። በደንብ የውስጤን የምትረጅኝ አንቺ ብቻ ነሽ። ዛሬ ማታ ለምን እኛ ጋር አትመጭም? ሚስቴ እንድትሆኚ የዘውትር ምኞቴ ነው። ታገብኛለሽ? እና ታገብኛለሽ? መቼስ የሚዋደድ ቤተሰብና የሚፋቀሩ እናትና አባት በጣም እንደሚያሰለችው አልጠራጠርም። ባሉቻ እንዴ Mimi, Mimi, coisinha. Yeah, yeah. ዳንኤል እስቲ አልፈቁም እንዴ ለምለም ብትወጊኝስ? ከዚህ በፊት ስንት ሱሪ ነው ሱሪን ወግቻ ወግቼ አውቃለሁ። ደግሞ ከክንዴ ጋር ስትላፋ ነው አይደል የመጣ ለምለም፣ ከታጠቡ ልብሶች ውስጥ ለምን አታለብሹ? ውጭ እንደተሰጡ ናቸው አባ። እስካሁን አላስገባሻቸውም? ላስገባቸው ስል ዳንኤል ሱሪውን ቀዶ መጣ። ቤቶች ደህና አደራችሁ። እንዴ ጥሩ ነሽ። ግቢ ግቢ። እንደምን አደራችሁ? ደህና አደርሽ። ደህና አደራችሁ። ውይ ውይ ውይ፣ ቤቱ ምን ነው ተተራመሰ? የሰነፋው ድማ መስሎ የለም እንዴ? ምን ነው ትላንት የተሰጣው ልብስ ውጭ አደረ? አሁን ላስገባው ነው። ግድ የለም እኔ አስገባልሻለሁ የኔ ቆንጆ። አንቺ አረፍ በይ፣ አረፍ በይ። ስንት ምሰራው አለብኝ። ጥሩ ነሽ። መቼም እንደ አንቺ ያለ መልካም ጎረቤት ማግኘት መታደል ነው። ምን አደረግኩ? ለምለም አታመሰግኝም እንዴ? አንቺ ለምለም። አመሰግናለሁ ጥሩነሽ። ምንም አይደል አባዬ። ግን እኮ እኔ ሁሉንም ነገር ራሴ መስራት እችላለሁ። አረ ግድ የለሽም። ከእኔ በላይ ማን ቅርብ አለ? በጣም ነው የምናመሰግነው ጥሩነሽ። ዳንኤል፣ ይኸው ተሰፋለ። በል ቦርሳችሁን ያዙና ትምህርት ቤት ላድርሳችሁ። እሺ ለምለም። ለምለምዬ፣ ወደ ትምህርትሽ ተመለሽ እንዴ? ሙሉ በሙሉ አልተመለስኩ። የቤቱን ስራ ለማን ጥዬ? እንዴ ብዙ ካመለጠሽ እኮ ያባረሩሻል። ከዛን ጊዜ በኋላ እኮ አንዳንዴ ይሄዳለሁ አይና አይ ብታይሽ እንዴት በኮራችብሽ። ቤቱን መቼም ያው የአቅምሽን ጥሩ ይዘሸዋል። አይ እሷ መሞት አይገባትም ነበር። ክንዴ ዳንኤል ኑ እሺ፣ እሺ። ደህና ዋሉ። ደህና ምን የመሰለ ምግብ ነው ሰርቼ የምጠብቃችሁ? እሺ እትዬ፣ ጥሩ ነሽ። እኔ የምለው ሙላት፣ ለምለም ስለ እናቷ ማውራት አትፈልግም ልበል? ምን ነው ጠየቅሽኝ? አይ ትላንትም የመጡት ዘመዶች እንደዛ ሲሉ ሰምቼ ነው። የባዩሽ ነገርማ ሁላችንም ጎርቶናል። ዳነችልን ስንል አደል እንዴ ጥላን ሄደችው? ወይ ወይ ወይ፣ እንደው ምን አባቴ ላርጋችሁ። አንቺ ማየት የተቻለሽን ሁሉ እያደረግሽ እኮ ነው። መች ተለየሽን? በይ እስቲ አሁን ወደ ስራ ልሂድ። በል እስቲ ሂድ። እኔም የተሰጡትን ልብሶች ላስገባ። እሙዬ፣ አቤትማ የጋገርኩት እንጀራ እያለቀ ነው። ለመሆኑ ደሞዝሽን መቼ ነው የሚሰጡሽ? አባታችሁን ገንዘብ መጠየቅ እንደው አይታሰብ ነው። ተማርሽ አይደል? ውይ ጋሻው፣ አሁንም ስነ ስርዓት ካልያሽ ከጋሻው ቤሳ ቤስቲን አታገኝ። በዚሽ በማትረባ ልጅሽ ተማምነሽ ነው አይደለም? ጥሩ ነው። እሷ እየሰራች ታኖርሻል። ኧረ ጋሻው፣ ወይ ጋሻው፣ ኧረ ጋሻው፣ ከዛ ያለፈ የሚረባ ነገር አትናገር። እማያይዞሽ፣ እሺ። ደሞ ዛሬ ስለሆነ ይዤልሽ ነው። እሺ እኔ በይ ትምህርት ቤት እንዳይረፍድብሽ እጅ እሺማ። ዘሪው ለዳይሬክተር ሽብር ስጦታ ለመግዛት ገንዘብ አዋጣ። አንተን አለ አይደል እንዲማናገረው በቀለ ደግሞ ቶኛ ምንድን ዝጋታ በቀለ ሞኝ ነህ እንዴ? ተማሪዎች ብር እንዲያዋጡሉ ከፈለግ እኮ በጸባይ ነው መጠየቅ ያለብን። ማንቲ ደግሞ እኔ ያለቃቸው አረ ነው ነው ያልኳቸውን ነው ማድረግ ያለባቸው። ደግሞ ለዳይሬክተር ሽብር ስጦታ መግዛት እኮ ክብር ነው። እንደውም እሙዬና ሜላት እነዛውል እነሱም ገና አላዋጡ። ና እንሂድ እንቀበላቸው። እሙዬ፣ ሜላት ለዳይሬክተር ሽብር ስጦታ አዋጡ ያልኳችሁ ነው። ኧረ ሲያምር ይቀር። እኔ አሁን የለኝም። በቃ በኋላ ታመጫለሽ። እኔ ምልሽ ሜላት ሚሚን ከነካ የተሻታል። ኧረ አላየኋትም እሙ ተመስገን። በስተ መጨረሻ ማንም እንደማይፈልጋት ገባት ማለት ነው። <laughs> በቀለ፣ እሱ ያንተ ስሜት ነው። እሺ፣ እኛ ግን የሚል በጣም ነው የምንወዳት። እሙ ተይው እባክሽ። አረ ሚላት የሚሚ ነገር በጣም ጨንቆኛል። ከነዳዲ ዝግጅት በኋላ እኮ አላየናትም። ደግሞ የዛን ቀን በፍጹም ራሷን አልነበረችም። ጸርታ ስለነበረ ነው ራሷን አልነበረችም ያልሽው? <laughs> በቀለ በእናትህ አፍህን ዝጋ። <laughs> ከአፍ ደህና ነገር የማይወጣ ከሆነ ካጠገቤ ጥፋሽ። በቄ ቆይ እባክህ ሳራ መጣችል። ሳራ ለምትወጁ አስተማሪ ስጦታ መግዣ ብር ማዋጣት ትፈልጊያለሽ? ምን? አይዞሽ፣ አትደንግጭ። ለቲቸርሽ ብሩን ያልኩት አላዋጣም። ምን አይነቱ ነው ሲያስጠላ። ሳሪታ ታዩ፣ በቂ። ውስጥ ገብተን ከሌሎች ተማሪዎች እንሰብስብ። እሺ። እናንተ ምሚ ዛሬም አልመጣችም? አራ አልመጣችም። ወይኔ፣ ለምን ምሳሳ ሰዓት ላይ አንፈልጋታል? እሺ ይሻላል። እኔ የምላችሁ ዳይሬክተር ሰብለ እኮ መጣች። ወይ እኔ እኮ አላምንሽም ሳሪታ። እውነት አሁን የአየለ ነገር አንድ መፍትሄ ያገኛል። ለአባዬ ደውላ ነገሩን እንደምትከታተል ነግረዋለች። ይሄን ሁሉ ጊዜ teacher ሽብሩ ምንም ያላደረጉትን እሷ ከመምጣቷ ነገሮች ሊጣደፉ ነው። አቤት የሰው ልዩነት ዳይሬክተር ሰብለ አየለ ክፍል እንዲቀይር መወሰን በጣም ስህተት ይመስለኛል። ለሌሎች አስተማሪዎችም የማይሆን መልእክት ነው የሚያስተላልፈው። የፈለገ ተማሪ እየተነሳ ያለ ማስረጃ መምህርን መወንጀልና ማስቀጣት ይችላል እያልን እኮ ነው። አቶ ሽብሩ፣ የክፍል ዝውውሩን እኮ እያሰብኩበት ነው እንጂ ገና ሳራ ያለችው እውነትስ ቢሆን? ቆይ አየለ ሳራ ማስተማሩ ልክ ነው ብለህ ታስባለህ? እኔ ደግሞ ምልሽ ውንጀላው እውነት ባይሆንስ? አቶ ሽብሩ፣ ሳራን ታውቃታለህ። ስታስበው ከመሬት ተነስታ ሰው የምትወነጅል ይመስላል። ምን ይታወቃል ብለሽ ነው? እንግዲህ ሳራ ይስማትና ይነካካት እንደነበረ ነው የተናገረችው። ይሄ እውነት ከሆነ ደግሞ አየለ መባረር ነው ያለበት። እንዴ ረጋ በይ እንጂ። አሁን ስለ ክፍል መቀየር እያወራን ማባረር ላይ ደረስሽ እኮ። እሱን ለማድረግ ስልጣን ያለሽ አይመስለኝ። ሁላችንም የስልጣናችንን ገደብ ብናውቀው ተገቢ ይመስለኛል። የማባረር ስልጣን ያለው የትምህርት ጽህፈት ቤት መሆኑን አውቃለሁ። እስከዛው ግን የተማሪዎችን ደህንነት መጠበቅ የኔ ኃላፊነት ነው። ስለዚህ የክፍል መዘዋሩን ለመወሰን እንዲያመቸኝ ያየለን የትምህርት ክፍለ ጊዜ ያጣራለን። እኔም ልብሶቼም ጽድት ብለናል። አሁን ያንተ ተራ ነው። ና ወደዚህ ተከተልና ብያለሁ። አንተና መታጠብ እንደማያስደስት አውቃለሁ፣ ግን የግድ ነው። ና ወደዚህ አንተ። ተከተሉ። ሁሌ በቃ እንደዚህ ካልታገል አይሆንም ማለት ነው። ይደረዛ እባክህ። አበሰበስከኝ እኮ። እስኪ ቀጥ ብለህ ቆይ እንደውም እንዳይደብረ አሪፍ ዘፈን ሰኔ ላይ ሞፈር ነው እንጂ ማጭ ድንበር ይሉት በክረምት መሬት ነው እንጂ ጎተራን ዘር አይሰጡትም። እንዴ ውጭ ቆምክ እኮ ሰኔ ላይ ሞፈር ነው እንጂ ማጭ ድንበር ታይሉት በክረምት መሬት ነው እንጂ ጎተራን ዘር አይሰጡትም። ኧረ አቶ ቅብጥ ነው ያረግሽው እንዴ? ጩኒሻ ይገባዋላ። በይሁንልሽ። ይልቅ ቡላ አምጥቼልሻለሁ። ዛሬ አልፎልሽ አንቺ ልታወይ ነው። ሰሞኑን ትንሽ አቃቅያለሁ። ስራ አገኘው እንዳቲ እንደዛ ነገር ነው። እንደዛ ነገር <laughs> እንደዛ ነገር ነው የሚባል ስራ አለን። በቃ አለ አይደል? አንዳንድ ቀን ከወንድ ጋር ምናምን ምን አቡ ዝም በይና ያመጣውልሽ እንቢ በእናትሽ እኔ ለገንዘብ ብለሽ ከወንዶች ጋር እኔ ይህንን አላምነው። ምን ታካብዣለሽ? ያው ቁርስ ላበላሽ አይደል እንዴ? ረሃቡ ቢገለኝ ይሻለኛል። እኔ ግን በረሃብ መሞት አልፈልግም። ሌላ ሰው ቢፈርድብኝ አይገርመኝም። ከአንቺ ግን ይሄን አልጠብቅም። እኔ እኮ እየፈረድኩብሽ አይደለም፣ ግን ልቀበለው አልችልም። የሆነ በሽታ ቢይዝሽስ ወይ ደግሞ ብታረግዥስ? በተቻለኝ አቅም ራሴን እጠብቃለሁ። አሁን አብረሽን ትበያለሽ አትበይ እሺ እበላለሁ። ሚሚዬ ሁሌ አይደለም። እሺ በጣም ሲቸግረኝ ብቻ ነው። ለመሆኑ ስንት ይከፍልሻል? አንቺ በአንድ ሳምንት ሰርተሽ ከምታገኙ በላይ እውነት እውነት። እናማ በቃ በጣም ከቸገረሽ እኔ ራሴ ሰው አስተዋውቅሻለሁ። እንደሱ አይነት ስራ ለእኔ መቼም አይሆንም። አበራ በል እስኪ አንድ ብሎኬት አቀብለኝ። ይኸው። አቤት ጋሸው፣ መቼም እኔ አንተን የመሰለ ግንበኛ አይቻልም። ከአንተ በፊት የነበረው እኮ ሙያ የሚባል አልነበረው፣ እንደው ሲሚንቶ መለጠፍ ብቻ። በል እስኪ ሌላ ብሎኬት አቀብለኝ። እውነቴን እኮ ነው። ደግሞ አፈጣጠን ተስተቀጥረ መስራት አልነበረብህም። እንካ ምን ይደረግ፣ ይኸ ሰው አቧራ እንጠጣለን። እጣፈንታ ሆነና። አረ ምን እጣ አሁን አንተ የራሴን ስራ ልሰራ ብት ቀጭን ጌታ አይወጣ። የራሴን ልስራ ብለህ አሁን ምን ይሰራል? ስንት የሚሰራ እኔ ራሴ ስንት የንግድ ሀሳብ አለ ይመስል ሁነኛ ሰው አጣሁ። እንዴት ያለ ሀሳብ? ሀሳቤን አሁን አልነግርህም። አንዱ ሞጭልፎ ወስዶ ቢሰራው ባይሆን በኋላ ረጋ ብለን አንዳንድ እያል እናወራለን። ደስ ይለኛላ፣ ደስ ይለኛል። እንዳውም አንድ የማውቃት ጥሩ ቤት አለች፣ እዛ ወስዳ ወይ አበራ፣ የራስህ ቀጭኔ ተወጣሃል አልከኝ። ሜላት ላናግራችሁ አንዴ። አለቀት ትቻሪ ነው። አንድ ነገር ልነግራችሁ ፈልጌ ነው፣ ግን ሚስጥር ነው። ምን ትቻሪዬ? ምንድና ምንድና? ቆይ ሜላት፣ መጀመሪያ ለማንም እንደማትናገሩ ቃል መግባት አለባችሁ። አንናገርም። እኔና ደስታ ምን ልንጋባ ነው። ይኸውላችሁ ገና ሽማግሌዎቹ ስላልተላኩ ነው በሚስጥር እንድትይዙት የምፈልገው። እሺ፣ የነገርኳችሁም ሰርጌ ላይ እንድትዘፍኑ ልጠይቃችሁ ነው። ሚስጥር ነው እያልኳችሁ አዲስ ቀሚስ ያስፈልገኛል ማለት ነው። ደግሞ ከደስታ ጋር ከልጅነት ጀምሮን አደለም ትታወቃል አብረን እኮ ነው ያደግነው። ለዚህ መብቃታችሁ ግን በጣም ደስ ይላል። በጣም በቃ ሚሚናውን ልንፈልጋት እንሄድ አይደለ? እዛው እንነግራታለን። አላሌ ደግሞ ቅዳሜ። ቻው ቻው። እሺ ቻው። ደህና አባባ። ደህና ዋላችሁ ልጆች። ደህና ማንቲ። እስኪ እግረ መንገዳችሁን ያቺ ቡና የምትሸጠዋን ሴት ላኩልኝ። እሺ አባባ። ብሩክ ሁኑ ልጆቼ። በቄ በጣም ርቦኛል። ምሳቄን ቤት ረስቸው መጣ። አሁን እንደሆነ ሄደ ማምጣት አትችልም፣ ይረፍድብሃል። እኔ ርቦኛል እንዴ! በቃ ቤት መሄዴ ነው። ስማማንቲ ቤት ከምትሄድ ለቲቸር ሽብሩ ባሰባሰብ ነው ብር ጆተን እንጫዋትና ብራችን እጥፍ አድርገን በሱ ምሳ እንበላለን። እንዴ አንተ በቂ ምነካ? በተማሪ ገንዘብ እንዴት ነው ቁማር የምንጫወተው? ብንበላስ? እኔ ጆርታኒ ስሸነፍ አይተህ ታውቃለህ? አንተ የፈለግከውን አርክ፣ እኔ የለሁበትም። እንግዲያውስ የራስ ጉዳይ ነው። ከማተርፈው ግን አምስት ሳንቲም አላውቅም። አቶ ሙላት እንኳን ደህና መጡ። እንኳን ደህና ቆየሽን። ስማ እንደው በቤተሰቡ ላይ በደረሰው ነገር እንዴት እንዳዘንኩ። ምን ይደረግ ብለሽ ነው ለቅሶውንም ያልመጣው ስላልነበርኩ እንደሆነ ለምለም ሳትነግሮት አትቀርም። አዎ ነግራኛለች። አሁን ወደ ስራ ስመለስ እኮ የለምለምን ብዙ ከትምህርት ቤት መቅረት አይቼ ስለ እሱ እንድንነጋገር ነው የጠራሁት። ምን ለቅሶ ደራሹ መምጣቱን አላቆመ። ስራው ጊዜ አልሰጣት አለኩ የሚሉትን እረዳለሁ። ቢሆንም ግን ለምለም ከትምህርቷ መስተጓጎል የለባትም። እሱ መስጠፋኝ ብለሽ ነው አቶ ሙላት እኔ አሁን የደረስኩበት ደረጃ ለመድረስ ብዙ ጣውረዶችን ውረዶችን አልፌያለሁ። አባቴ ግን ምንም ይሁን ምን ለትምህርት ቅድሚያ ይሰጥ ነበር። ታዲያ አሁን ከራሴ አልፌ ወላጆቼና ቤተሰቦቼን ደግፌ መኖር የቻልኩት በመማሬ ነው። ለምለምም የመማር እድል ብታገኝ ከራሱ አልፋ ለቤተሰቧ ብላም ለሀገሯ የምጠቅም ትሆናለች። ግን አሁን ቤቱን ለማን እርግፍ አርጋ ጥላት ምጣ? እንግዲህ አቶ ሙላት፣ ይሄ ምርጫ ጉዳይ ነው። እኔ እንደሚመስለኝ ለአሁኑ ችግር መፍትሄ ፈልጎ ለልጅቷ ዘላቂ ህይወት የሚበጀውን ማድረግ ነው። እስቲ እንግዲህ የሚሆነው ነው ያለው። እሻቱ ሙላት አረ በቃ እንመለስ እንዳይረፍድብን። ሚሚኮሉ ትገኝ አልቻለችም። ወይ ሳራ ደግሞ ትንሽ እንፈልጋት። እንደውም ማበረታቻ ዘፈን ያስፈልግሻል ታዲያ እንዲህ ካልሆነ ምን ፍቅር ሆነ? ይህን ፍቅር ፍለጋ አለሁኝ ስጓጓ። ታዲያ እንዲህ ካልሆነ ምን ፍቅር ሆነ? ይህን ፍቅር ፍለጋ አለሁኝ ስጓጓ። ያቸትና ሚሚ ከጮኒ ጋር ሚሚ ሚሚ ተማሪዎች መጡ። ወይኔ ሚሚዬ ምን ሆነሽ ነው እንደዚህ ጥፍት ያልሽው? በእናትሽ ያልፈለግንሽ ቦታ አለ እንዴ? ቢስ ነው ጀለሶች። በቃ እኔ ላሽ ልበል ሚሚዬ፣ የተለመደው ቦታ እዛው እንገል። የማይችሽ ጆንዬ ግን ጠፋሽ። ሰላም ነሽ? ያው ትንሽ ስራ ምናምን በዝቶብኝ ነው ሚሚዬ። ደስ የሚል ወሬ ልንገርሽ። ቲቸር ሄኖክና ደስታ እኮ ሊጋቡ ነው። እኛንም ሰርጋቸው ላይ እንድንዘፍን ጠርተውናል። ደሳል አለ ሚሚዬ። ጥሩ ነዋ። ይመቻችሁ። አንቺ ግን ምንድን ነው የሆንሽው? ባለፈው ሳምንት ያገኘኋችሁ ጊዜ ከቤት ከወጣሁ አራተኛ ዓመቴ እንደሆነና እንደደበረኝ ልነግራችሁ ስሞክር እናንተ ግን ስታካብዱ የነበረው ለእንግሊዘኛ ምናምን። ሚሚ እኛ እኮ አውቀን አይደለም። እኛ እኮ በጣም የተለያየን ሰዎች ሊገባችሁ ይችላል። ምን እያልሽ ነው ሚሚ? ሁላችሁንም ከልቤ ነው የምወዳችሁ። ግን አሁን አሁን ከእናንተ ጋር ስሆን የማስበው በህይወት የሚጎለኝንና መቼም የማላገኘው ነገር። ይኸውልሽ ሚሚዬ፣ ጠንክረሽ ከሰራሽ እኮ ልብሽ ያቀደውን ሁሉ ማግኘት ትችያለሽ። አይምሰልሽ ሳራ፣ አንቺ ጠንክረሽ ከሰራሽ ልብሽ ያቀደውን ሁሉ ማግኘት ትችያለሽ። የሚንከባከቡሽና የሚጨነቁልሽ ቤተሰቦች አሉሽ። በእናታችሁ በቃ አታካብዱ። እኔ እንደሆን ወስኛለሁ። እንዴ ሚሚ፣ አይሆንም። እኔ አዲስ ዘፈን ጽፌ መጥቼ አንድ ላይ እንዘፍናለን ስልን አንቺን ቤት ያለሽ እንዴ? እንደውም ቆይ ስሚ እዚያ ማዶ ሩቅ ልትሄድ ተነስታ ብታገኛት ዓለም በአዲስ ገስ ተሞልታ ውጣ ውረዱን ማለፊያ ብልሃት ከዓለም ለመጋፈጥ እውቀት ቸግሯት ስታነባዩ ግራ ተጋብታ ለዓለም ባዳ እንግዳ አንገቷን ደፍታ ከፊደል ገበታ ታታ ከእውቀት ሸመታ ቀርታ የእድሜ ስንቅ የእድሜ ትጥ ከሀገር በሚያግባባ በቦቢባ ከፊደል ገበታ እናትሽ ሙተይን በቃ በቃ እኔ ወስኛለሁ። ሀሳቤን አልቀይርም። በእናትሽ ሚሚ አንቺ እኮ እህታችን ነሽ። ከዛሬ ወዲህ ግን አይደለሁም። በቃ ሚሚ አባባ ቅድም ቡናውን አመጣችሎት? አዎ ማንቲ፣ ተባረክ የኔ ልጅ። እሺ አባባ። አንተ ማንቲ፣ እስቲ አንዴ ና። በቀለ፣ ምን ነው እንዲህ አመድህ ቡና አለ? አይ ማለቴ እንትን አንተ ማንቲ ና እንጂ። ማንቲ ጆተኒ ተበላው እኮ። ምን? የተማሪዎቹን ብር ትንሽ ተርፎኝ ስለነበረ ለቲሸርት ሽብሩ ልገዛላቸው የቻልኩ ስጦታ ይሄን ነው እንዴ? አለንጋ ሳስበው ደስ የሚላቸው መስለ ተማሪ ደግሞ እንዲገርፉበት ሳይሆን ያው እንደ ቅርስና እንደ ማስታወሻ እንዲያስቀምጡት። አለንጋ ስጦታ ብለን እንሰጣቸው። ሌላ ምንም አማራጭ የለን ገንዘብ ያዋጡትን ተማሪዎች ስም ዝርዝር ካለንጋው እሰጣቸው። አንተ ልጅ አምራል ሚሚዬ መጣሽ እንዴ? ፊት ነው ማናት አደበርሽ? እባክሽና ሙዬን ሳያቸው ናፍቆታቸው ተቀሰቀሰ። አቦ ተረጋጊ። ሰው ብሄድ ሰው ይመጣል። ይልቅ ጩኒ፣ የተለመደው ቦታ ሰው እየጠበቀሽ ነው እንዴ? አሁን ናውድ? አዎ እየጠበቀሽ ነው አልኩሽ። በእናት ሚካኤል አብረን እንሂድ። እባክሽን ያልሄዱ ሚሚዬ፣ በእናትሽ አብረን እንሂድ። የት? ናይ እባክሽ፣ እዚህ ነው። ያ ያልኩሽ ቢዝነስ እኮ ነው። ምን? እኔ ይቅርብኝ ጩኒ። ማታ ካብጃለሽ፣ ቆመሽ ሰው ይልኛለሽ። ምን አይነት ጣጣ ነው? ተማሪዎች ቢሮ እንድትመጡ የጠራኋችሁ በክፍል አለቃችሁ ስማችሁ ስለተሰጠኝ ነው። እውነቱን ቀድሞ የሚናገረው ተማሪ ቅጣቱ ይቀልለታል። ቲቸር ናፍቆት፣ የሆነ ስህተት ተፈጥሮ መሆን አለበት እንጂ እኛ ምንም ነገር አላጠፋ ነው። ታዲያ ለምንድን ነው የስማችሁ ዝርዝርና ይሄ አለንጋ የተሰጠኝ? እኔ እንጃ። እነ በቀለ እንኳን መጣችሁ። እነዚህ ልጆች ምን ሲያጠፉ አግኝታችኋቸው እንዴ? አረ ምንም። ዳይሬክተር ሽብሩ፣ ይሄ ለእርሶ ጥሩ ዳይሬክተርነት ምስጋናቸውን ለማቅረብ ስጦታ ለመግዛት ገንዘብ ያዋጡ ልጆች ስም ዝርዝር ነው። አለንጋው ደግሞ ስጦታዎት ነው። ነው እንዴ? እኔም ጥፋታችሁን ለማውጣጣት እንጂ ልገርፋችሁ አልነበረም። ለስጦታው በጣም አመሰግናለሁ። ችግር የለም። ማነ ልጅ ናዚ ቅዳ፣ አንተ እዚህ ጋር ድገምን እኮ ነው። ለእኔ ብቻ ነው እንዴ? ለአንተም ድገማ። ቆይኔ እኔ እና ጋሻው ወደ ዋናው ጨዋታችን ንግባ። እንዴታ እንዴታ እንዳልኩ ይህን የንግድ ሥራ ሳስብበት ቆይቻለሁ። እንዴት የሚያበላ መሰል! በዚች በዋናው መንገድ ስንት ከባድ መኪና እንደሚያልፍ ታውቃለህ? አዎ፣ ስንቱ መሰለ ጎማ የሚተኛበት። ታዲያ የኔ ሐሳብ ያችን አየር የምትሞላ ማሽን ገዝተን ጎማዎችን በአየር መሙላት ነው። አስበው እንግዲህ አየር ወጪ የለም፣ በዛ ላይ የማያልቅ የምታስፈልገን ታዲያ ማሽኗ ናት። ለእሱ ደግሞ የተወሰነውን ያህል አጠራቅመናል። ያንተን እንጃ እንጂ እኔ ሰው አቧራ መጠጣት ሰልችቶኛል። ከዛ ሥራ ጀምሮ ብር በብር መሆኑ። ታዲያ ሁነኛ ሰው ስጠብቅ አንተን ጣለልኝ። ሳምንቱ ሙሉ ሳጠና ነው የከረምኩት። ለሥራ ያለህን አክብሮት ስመለከት፣ ስንጫወትም ቁም ነገረኛነትህን ሳይ ፈጣሪ እንደላከ ገባኝ። እና አሁን ከእኔ ስንት ብር ነው የምትፈልገው? ኧረ ብዙም አይደለም አንድ አምስት ሺህ ብር። እንዴ ያን ያህል ብር? እኔ ሳይህ አቅም ያለህና ለሥራ የምትመጥን መስሎኝ ነው እንጂ ይህን የመሰለ ሐሳብ ይዤ ሌላ ሰው ሌላ ሰው ረጋ ብል እንጂ እንዴ ግድ የለም ገንዘቡን ቢሆን ማግኘት አያቅተኝ። እኔም ቀልቤ ነግሮኛል። ቀልቤ ደግሞ መቼም አይሳሳት። ና ማነህ? ግድ የለም ግድ የለም እኔ ነኝ የምጋብዝህ። እስኪ ና ና ና፣ እስኪ አንድ ቅዳለን ና ና ወዲህ እስኪ ጩኒ፣ እኔ ግን ደባሪ ስሜት እየተሰማኝ ናወዱ ነው የላከኝ። ሰውየው አንተ ነህ? አዎ እኔ ሚሚ ስጓ ቁሚ፣ ሰው ሲመጣ እያየሽ። እባክሽ አንቺን አይደለም እኔ እሷን የምፈልገው። እሷ ሰው ልጠብቅልን እንጂ ናወዱ የላከው እኔን ነው። እሺ እሷ ተመቻችኛ። ኧረ እባክህ ስማቼ ቦል ታዲያ እኔን አታገኝም። ምን ይመስላል ደግሞ? ምን እንዴ? ማንን የምትውቁ አንቺ? ሚሚ ነኛ። ሚሚ ሜልዬ በግቢና ተኝ፣ መሽቷል እኮ። እሺ ማሚዬ፣ የቤት ስራ ልጨርስ ብዬ እኮ ነው። ማን ነው በዚህ ሰዓት የሚያጓጓ? እኔ ምን አውቃለሁ ጌታችሁ። ጀንበሬ ማን ነው እሱ? አረ ጋሼ በር ላይ ሁለት ልጆች ቆሞ ሜላት እንፈልጋለን እያሉ ነው። አንዷ በጣም ተደብድባለች። ምን ምንድን ነው እሱ ጌታቸው? ሚሚ ምንድን ነው እሱ? እንዴ ሚሚ ምንድን ነው የተፈጠረው? እንዳትወድ ምንድን ነው? ምን ሆና ነው? ምን ሆና ነው? አንድ ሰውዬ ደብድቧት ነው። እናንተ ጋር ውሰጂኝ ብላኝ ነው። ችግር የለውም። ነግቢ፣ ነግቢ፣ አይዞሽ ሚሚዬ፣ ነግቢ። ኧረ እንኳን አመጣሻት። ነግቢ፣ ግቢ። አንቺ አይ እኔ ልሂድ። አንቺ ልጄን ነው ይቅርታ ጋሽ ጌታቸው፣ የእናንተ ቤት ቅርብ ስለሆነ ነው። ችግር የለም ሚሚዬ፣ ችግር የለም። ሰናይ ቶሎ ዘና ክሊኒክ እንሂድ። እሺ ሚሚዬ። ወይኔ ምንድን ነው የተፈጠረው? ምን ሆነሽ ነው ሚሚ? ወይኔ ጉዴ። ይቅርታ ሜላት። ችግር የለም ሜላት፣ በጣም ችግር የለም ሚሚዬ። እናትሽ ምን ሆነሽ ነው ንገሪኝ። ምን ሆነሽ ነው? እኔ እኔ ሚሚ